السلام عليكم ورحمة الله وبركاته يا جماعة الخير الحمد لله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب النكاح የዛሬው ደግሞ ትንሽ ለየት ይላል መሰለኝ ባቡ الطلاق ይላል አላህ يحفظنا من الطلاق ስለፍናገረው ምዕራፍ ላይ ደርሰናል ያገባ ግብቷል በአንድ ቀን መህር ከተናል መሰለኝ ስድስት አጋብተን ስምንት አጋብተን ለማንኛውም من يقرأ المتن فليتفضل مشكورا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم عن عن ابن عن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم أبغض الحلال إلى الله الطلاق رواه أبو داود وابن ماجه وصححه الحاكم ورجح أبو حاتم إرساله <coughs> طيب እንደው ባቡ ጦላቅ የሚለውን ፈርተሽዋል አንቺ አልቀራሽም ማሻአላ ሁላችንም እንጠራዋለን አንወደውም ወንዶችም አንወደውም ሴቶችም አትወዱት ባቡ ጦላቅ ስለ ፍች የሚገልጽ ምዕራፍ ነው ፍች የሚለው እንግዲህ ብዙ አይነት ነው ሱና የሆነ ፍቻ አለ ቢዲአ حرام የሆነ ፍቻ አለ የፍቾች አይነቶች ይለያያሉ ስለዚህ ያንዱ ምን በጥሩ እንደው ፍች የሚባለው እንደ መፍትሄ የመጨረሻ መፍትሄ ሁለት የትዳር ጓዶች ትዳሩን መቀጠል አልችል ብለው ችግር ተፈጥሮባቸው ችግሩን ለመቅረፍም ተሞክሮ ከአቅም በላይ ሲሆን ሁለት ሆነው ሲናፈሩ ከሚኖሩ ለሱም የተሻለች የምትስማማውን ለሷም የሚስማማት የተሻለውን አላህ ሊሰጥ ይችላልና የመጨረሻ መፍትሄ ነው አላህ የወሰነው طيب ስለዚህ ፍች የመጨረሻ መፍትሄ ሆኖ ከተገኘ ያው ሱናም ነው ነብያችን አለይሂ ሰላቱ ፈተው ማሳየተዋል ለማሳየቱ ግን በጥቅሉ ፍች ማነቃቂያ ያለው ሐዲስ ወይም ቁርአን የለም ወደ ፍች የሚጋብዝ ነገር የለም ወደ ፍች እንዳንመጣ ነው ሁሉም የሚጋብዘን የመጨረሻ መፍትሄ ሲጠፋ ግን እንደ መፍትሄ ተጠቅሞታክ ሌሎች እምነቶች እንደውም በተለይ በቄሶች ዙሪያ አንዴ ጋብቻ መስርተው ካፈረሱ የማግባት እድል የላቸው የመስረቅ እድል ካላቸው እንጂ መለያየት የሚባል ነገር አይታወቅም በእነሱ ዘንድ ሸሪዓችን ግን ሰምሃ የሆነ ዲን ነው ሐኒፊ የሆነ ዲን ነውና ወደ ሀቅ የተዘነበለ በመሆኑ ለሰው ልጅ ተስማሚ የሆነውን አላህም ስላወቀው ደግጎታል በዛም መሰረት ፈቅዶታል ነው ጧላቅ ማለት ከቋንቋዊ ፍቹ ምን ማለት ነው ጧላቅ ጧላቀ እ ጧላቀ ጧሉቀም ሊሆን ይችላል መልቀቅ ማለት ነው አንድ ያሰራትን ወፍ አንድ ሰው ወይም ፍየል ከለቀቀ ጧላቀ ይባላል ለቀቃት ማለት ነው ሴትየዋንም ኒካህ ሲያስር በሱ በሱ ቁጥጥር ስር አድርጓት ነበረ ፈታውሽ ማለት ካሁን በኋላ አንቺን የመቆጣጠር የበላይነት ኃላፊነት የለኝም ወደ ፈለግሽበት መሄድ ትችያለሽ የፈለግሽውን ማግባት ትችያለሽ እንደማለት ስለሆነ ከቋንቋዊ ፍቹ ሸሪዓዊ ፍቹ ተወስዶ ማለት ነው ስለዚህ ሸሪዓዊ ፍቹ ምንድነው ሐሉ ቀይድካ የጋብቻን እስራት ሙሉ በሙሉ ወይም አው بعضه ወይም ከፊሉን መልቀቅ መፍታት ማለት ነው ፍችን በተመለከተ ፍችን ከምን መሰረት ነው ከቁርአን ነው ከሐዲስ ነው ምንድነው ማስረጃ የምናገኝለት ከተባለ ፍች ለመብቃቱ ቁርአንም ገልጿል ሐዲስም ገልጿል ኢጅማዕ የዑለሞች አንድነትም አለበት ቂያስም አለበት አብረው መቀጠል ያልቻሉ ባልና ሚስት መለያየት ሊኖርባቸው ይገባል የሚለው ቅያሱም ይሰጣል ማለት ነው طيب እንግዲህ አላህ Subhanahu Wa Ta'ala ቁርአን ላይ ወይን የተፈረቀ يغني الله كل من ساعته አጥላቁ መረታን እያለ በደንብ ገልጾታል የቁርአኑ ግልጽ ነው የሐዲስም አሁን የምንቀራው ሐዲስም ነው ወደፊት የሚመጣው ሐዲሶችም አሉ ኢጅማዕም ኢጅማዕ ነው ብዙ ዝርዝር የሚያስፈልገው አይደለም የምናየው ፍች የሚባለው ነገር ሶስት አይነት መራሂል አለ ሶስት አይነት ደረጃ አለው ማለት አንድ ፍች ሁለት ፍች ሶስት ፍች ምንለው የመጀመሪያው ጦላቁን ረጂዒ እንለዋለን ሚስቱን እዳዋ እስካላለቀ ድረስ የመመለስ አዲስ ንካ በዛው በነበረው ፍች በነበረው ጋብቻ አሁን ቢፈታትም የመመለስ እድል አለው እስከመቼ ጦላቁ ፍቹ አንድ ፍች ሁለት ፍች ረጂዒ ከሆነ ማለት ነው طيب ሁለተኛው ሁለተኛ ፍች የምንለው ነው ይሄም ማይዶን ይሄም በድጋሚ ምን ይባላል አንድ ፍች ፍች ጦላቁን ረጂዒ እንለዋለን ሁለተኛ ፍችም ጦላቁን ረጂዒ ነው የሚባለው አሁንም طيب የመመለስ እድል አለው ኒካህ ሆነች እንተ እዳ ላይ ከሆነ እዳዋን ከጨረሰች በአዲስ ኒካህ ነው የሚመልሳት የመጨረሻው ሶስተኛው ነው ከዚህ ላይ ጠብቃችሁ የመጨረሻው ሶስተኛው غير رجع ይባላል የመመለስ እድል የሌለበት ፍቺ ማለት ነው ሌላ ባል አግብታ ከዛም ወጣ እዳዋን ጨርሳ ካልሆነ በስተቀር የመመለስ እድል የማይኖረው ፍቺ ማለት ነው طيب ጦላቅ ፍች የሚለው ነገር ደግሞ አሁን ወደ አምስት እንከፍለዋለን ጦላቁን መክሩህ የሚጠላ ፍች አለ ይላሉ ባልና ሚስት ቀጥ ብለው ተስማምተው ተፋቅረው እየቀጠሉ እያለ እ እኔ በቃ መፍታት ፈልጊያለሁ ሚስቴን ፈታለሁ ካለ ችግር የለበትም ችግር የለባትም ግን መፍታት ፈለገ ይሄ ምን ይባላል ጦላቁን መክሩታል አቡ ሐኒፋ እንደውም حرام ነው ብለዋል በመሐከላቸው ችግር ሳይፈጠር እንደው ፈታውሽ ማለት እቺ ፍች አገር አልጠቅስም እንጂ ደግሞ ዘረኛ እንዳትሉኝ እየተስማሙ የሚለያዩበት አካባቢ አለ እቺ ስርያ የምትባለው ነገር አለች አይወ በአንዳንድ ቦታ እስካሉ ድረስ ለተወሰነ ጊዜ ተጠቀሙና ጋብቻ ብቻውን ታውዮ መጥ ነው ወደ ሀገሩ ሊመለስ ሲል በእንግዲህ እያሉ እየተላቀሱ ይለያያሉ። ይሄ ምንም ችግር ሳይኖር ማለት ነው። ይሄ መክሩህ ነው አሉ አቡ ሐኒፋ حرام ነው አሉ። ሁለተኛው ፍች ሙባህ ነው የተፈቀደ ፍች አለ አስፈላጊ ሆኖ ሲገኝ ማለት ነው። ፍችነቱ ያው የጸባይ ችግር የሴትየዋ ጸባይ አስቸጋሪ ከሆነ ሚጥሚጣ ከሆነች ማለት ነው ያን ጊዜ መቀመጧና መቀጠሏ ችግር የሚፈጥር ከሆነ መፋታትን ሸሪዓው ፈቅዷል የጸባይ ችግር ብቻ ነገር የለም ማለት ነው طيب ሌላው ሶስተኛ ፍቺ ደግሞ ጦላቁን ሙስተሐብ የሚባል የሚወደድ ፍች አጅብ ነው ደግሞ ይሄስ የፍች የሚወደድ የዛሬ መስማት ነው اذا كانت الزوجه متضرره باستدامه النكاح ጋብቻውን ለመቀጠል ሴትዮዋ የምትቸገር ከሆነች ትዳሩን ለመቀጠል የማይችል ሆኖ የሚፈቱ ሴቶች አሉ ፍታይ ብሎ ፍቺ የሚጠይቁ ማለት ነው ትዳሩ ከቀጠለ ችግር የሚያገኛቸው ከሆነ ከችግር ለመዳን መፋታት ሙስተሐብ ነው ለምሳሌ አገባችው ብዙ ደስ አላላትም አብራ በቀጥል ፍቅር ሊመጣላት አልቻለም ያቺ ባለፈው ያየናት ሴትዮ እንደው አላህን ካልፈራው ፊት ላይ በተፋበት ያለችው ማለት ነው እንደዛ ሆኖ አስቸግራል ስለዚህ እንደው ገንዘብ ይሆን ከፍየህ ለውጣ ፈቀድልኝ ፍታኝ አለች ይቻላል ሙስተሐብ ነው ብለዋል እንደውም አንዳንዶችስ ዋጅብ ነው መስከማ ደርሰዋል ወደ ችግር ወደ መጥፎ ነገር የሚያደርሳ ከሆነ ትላቀቀው ተሎ ሰጣ ነው አራተኛው ዋጅብ የሆነ ፍቻ አለ ዋጅብ የሆነ ፍች ነው አሉ አንድ ባል ሚስቴ ልክ እንደናቴ እንደናቴ ጀርባ ሆኝብኝ አላት ሚስቱን እንደናቴ ጀርባ ሆኝ ምን ማለት ነው እንደ እህቴ ጀርባ ሆኝ አለ እህት ማግባት መጋኝ ስለማይችል እንደዛ ሆኝ حرام ሆኝብኝ ማለት ነው አንተ حرامን አለየ ማለት ነው ይሄን ብሎ ያው ራሱ የሆነ ህግ ይመጣ ወደፊት እናየዋለን ኢንሻአላህ የመመለስ እድል ከሌለው ሰውየው እንደገና ቆርቆሮት ከፋራውን አውጥቶ የማይመለስ ከሆነ የመፍታት ግዴታ ዋጅብነት አለበት አሉ አምስተኛው حرام ነው حرام اذا كان الطلاق بدعيا ወራባ ላይ ያለች ፈታት ወራባ ላይ ያለ መፍታት ወይም ኒፋሳ ደም ላይ ያለች መፍታት ወይም ንጹህ ነበረች ከወራባው እንደጸዳች ዝም ብላ ነው የምትፈታው እንጂ መገናኘት የለም እንደጸዳች ትንሽ ያው ግንኙነት አደረገና ከዛ ደግሞ መፍታት ማለት ይሄም حرام ነው አሁን ይሄን ብዙዎች አያውቁትም አንድን ሴት ለመፍታት ከፈለገ አንድ ወንድ ከወራባዋ እንደጸዳች ሳይገናኛት ነው መፍታት ያለበት ተገናይ ከወራባዋ ጸርታ ተገናይቶ ሲያበቃ ወራባ ላይ አይደለችም አሁን ንጹህና ግን ተገናኝቷታል እዚህ መካከል ላይ መፍታት حرام ነው ክልክል ነው አይቻልም እሺ አው طلاقها ثلا او طلاقها ثلاثا بكلمه واحده አንድ ጊዜ ሶስቱም ብዬሻለሁ እንደላቀቅሽ ነገር ነው የሚመስለው ይሄ حرام ነው አው بكلمات ወይም በተለያዩ ቃላቶች አንዱ ፍች ፈትቼሻለሁ ሁለተኛው ፍች ፈትቼሻለሁ ሶስተኛው ፍች ፈትቼሻለሁ እያለ እዚህ መካከል ረጃቱ ሳይላት ማለት ሳይመልሳት ማለት ነው አከታቱ አውቶማቲክ ፈታት ይሄ ፍች حرام ነው ቢድዓም ይባላል حرامም የሚባላል ነው እሺ ከዚህ በኋላ አምስቱንም እንግዲህ ያደራ ጠቃሚ ትምህርት ነው وعن ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم ابغض الحلال الى الله الطلاق رواه ابو داود وابن ماجه وصححه الحاكم ورجح ابو حاتم ارساله ምንድነው የሚሉት አብዱላህ ኢብኑ ዑመር ከታዋቂው ሱሐቢ ተዘግቧል ስራቸውን የሳቸውንም ያባታቸውንም አላህ ይወደድላቸውና ምን አሉ قال رسول الله صلى الله عليه وسلم يا الله سبحانه وتعالى መልእክተኛ የሚቀጥለውን ተናግረዋል ምን አሉ ابغض الحلال الى الله الطلاق الله ዘንድ የተጠላ ሐላል መስራቱ ሐላል ነገር ግን የማይወደድ የማይበረታታ የሆነ ነገር ቢኖር አጦላቁ ፍች ነው የሚል ነገር ሐዲሱን አቡ ዳውድ ኢብኑ ማጀህ ዘግበውታል ኢብኑ ማጀህ ማን ሐኪም ጥሩ ብለውታል አቡ ሐቲም ግን ሐዲሱ ሙርሰል ነው ብሎታል ሙርሰል ሚናቅሳ ضعيف ነው ከضعيف ከደካማ ሐዲሶች ምድብ ነው የሚመደበው መደቡን ግን ዑለማዎች ማዕናውን ይሰራበታል ይላሉ ፍችን ኢስላም ቢፈቅደውም አያበረታታውም ለማለት ነው እርግጥ ቅድም ጋር ይጋጫል አምስት ቅድም የጠቀስነው ጋራ ሙስተሐብ አለ ብለናል ሙስተሐብ ከሆነ አብغض الحلال አይባልም ስለዚህ በጥቅሉ የምንለው ምንድነው ያለ ምክንያት መጥላ መፍታቱ መክሩህ ነው ባልነው ነው የምንፈስረው ይሄን ሐዲስ ሐላል ሆነ ግን የተጠላ ባር ማለት ነው طيب ከዚህ ሐዲስ የምንወስደው ቢር ኒካህ ማለት ዝምድናን ለመቀጠል ህብረተሰብ ለመፍጠር ኡስራ ቤተሰብ ለማፍራት ነው ስለዚህ ፍች ጥሩ አይደለም ይሄን ነገር ስለሚያሳጣን ማለት ነው ፍች ማለት ቤት የሚያፈርስ ምሰሶውን የሚንድ ዋና መታወቂያውን የጋብቻን ዋና መታወቂያ ምልክቶች የሚያጠፋ በመሆኑ የተጠላ ነው ነው ጦላቅ ማለት በጋብቻ የምናገኛቸውን ጥቅሞች መልሶ ማፍረስ ማለት ነው በጋብቻ ቤተሰብን መሰረታለን የሰው የዘር ሐረጉ ይታወቃል በጋብቻ ምክንያት የሙስሊሙ ቁጥር ይበዛል ወዘተ የምንለውን ነገር ያፈርሳል ማለት ነው ፍች ማለት ከተስማሙ በኋላ ካማረባቸው በኋላ ወደ ማስጠላት ወደ አለመስማማት መምጣት ነው ወደ መጨናነቅ ወደ ሐሳብ ከዚህ ወጥቼ ማናገባ ይሆን ከዚህ ወጥቼ ማናገባት ይሆን እያለ ወንዱም ሴቱም መጨነቅ ነው ይሄን ያስከትላል ፍች ማለት ሁለት ተፋቾች መካከል መጠላላትን ጎሚ መያያዝን መመቀኛኘት ነገር ሁሉ ያመጣል ይላል ተቃርቦ የነበረ የሴትና የወንድ ወገን ከተዛመደ ምንድን ያላችሁ የተሳቀለ ምቶ ነገር አለ አይደለ ከዚህ ምንድን አብልጠው ማለት ነው ይናገሩለት የነበረውን ጋብቻ የሚንድና የሚያፈርስ ይሆናል ማለት ነው ፍች ማለት يشتت الاولاد ካልተሰማ ያው መልእክት እንድሰጥ ፍች ማለት ፍች ማለት يشتت الاولاد ልጅን ይበታተናል ልጆችን በታትኖ ከአባታቸው አይሆኑ እንጀራነት ከነታቸው ከእናታቸው አይሆኑ እንጀራ አባት በዚህ ማከል ባክ ነው ይቀራሉ ልጆች ተርቢያ እንኳን ደልብ ልብ አያገኙም ማለት ነው ሁሉ ጋር ፍች የሚባለው ነገር ላይኩኑ ማህሙደን የሚመሰገን አይደለም መፋታትንም አላህ እንዴት ፈቀደ የሚለውን ህክማ ምክንያት ማወቅ አይቻልም የሁለቱ ትዳሮች መቀጠል የማይቻልበት ደረጃ ሲሆን ብቻ እንጂ መስማማት ያሉ መቀጠል ያልቻሉ እሳትና ጭድ አይጥና ድመት አይንና አፈር የሚባል ነገር አለ እንደዛ በሆኑበት ሰዓት ፍች የሚለው ነገር ህክማው አላህ የፈቀደበት ዛር የሚታወቀው ምን አለ አላህ Subhanahu Wa Ta'ala فإن خفتم ألا يقيما حدود الله فلا جناح عليهما فيما افتدت بها ሁለት ባልና ሚስት የአላህን ህግጋት አክብረው ሊቀጥሉ አይችሉም የሚል ስጋት ካደረባችሁ ሀታ ገንዘብ ከፍላኳ ብትወጣ ችግር የለውም አላህ መለያየታቸው ፍቻ አይፈልግም አይወድም ተብሏል ለምን ይለያያሉ መለያየቱ ችግር ያመጣባቸው የለም ወይ ቢባል ወኢን የተፈረቀ ይሁን الله كل من ساعته አላህ ከስጦታው ከችሮታው እያንዳንዳቸው ሊያብቃቃቸው ይችላል ለሴቷ የሚጠቅማትን ለወንዱም የሚጠቅመው ሊያመጣ ይችላልና በዚህ ሰዓት ቢላ ይሻላል ይለናል እዚህ ላይ ያው ፍች አንድ ሰው ጤናማ ሆኖ ሚስቴን ፈታው ካለ ፍቹ ፍች ይሆናል ነገር ግን የሰከረ ሰው መስከሩ حرام ነው ታውቃላችሁ መቼም የሚያሰክር ነገር መውሰድ حرام ነው ነገር ግን በዛ حرام ላይ ገብቶ ጠጥቶ ሰክሮ ቢፈታ ፍቹ ፍች አይሆንም ነው አይደል አንዳንድ ሺህ ወድቃ እኮ ላየቃው ጦላቁሁ ነው አይወርቅም ነው አቅሉን ስቷልና አንዳንዶቹ መጀመሪያ መጠጣቱ حرام ስለሆነ ያን حرام ሰርቶ ቢፈታ ፍቻ አይወርቅም አይባልም እንደው መቀጣት አለበት ይወርቃል ያሉ ሰዎች አሉ ነገር ግን ላ አይወርቅም የሚለው ሌላ የሚደግፈው ነገር ስላለ ማለት ነው ሁለተኛው ቁጣ ነው እዚች ጋር በደንብ ያዙልኝ በቁጣ ሰዓት የሚፈታ ፍች ይወርቃል አይወርቅም ባል ሳይቆጣ የሚፈታ ባላይታችኋል ቅድም ያልኩት አንድ መሰላ ካልሆነ በስተቀር ትዳር ለመቀጠል ያስቸግራቸው ነገር ኑሮ ወይ እሷ ሀገር ለቆ ሊሄድ ሆኖ እሷ መሪ ማትፈልግ ሆና ምናምን ነገር ካልሆነ በስተቀር እየተስማሙ አይፋቱም ብለናል ነገር ግን የቁጣ ፍች አይወርቅም ተብሏል እንደውም አሁን የተቸገረው ሶስት እያለ ነው ቁጣው የእንትን እያለ ሶስት እያለ ነው የተቸገረው ስለዚህ የትቻይ ወርቅም የሚለው አባባል ልክ እንደሰከረው ሰውዬ አእምሮውን አቅሉን በማያቅበት ደረጃ ከደረሰ ነው እንጂ እሷን ውስጧን ሊያደማ የሚችል ፍች ሁን ብሎ የተናገረ የተሳደበ የፈታ ባል ፍቹ አይወርቅም ምንልበት መንገድ አይኖርም ስለዚህ አንዳንዶቹ ከፈቱ በኋላ ታቸው የሚያመጣው ነገር አለች ተቆጥቼ አልታወቀኝም ዘይ ስፈታ ይላል ዝም ብሎ አላህን ሊፈሩ ይገባል ቁጣው እውነት አስክሮታል ወይ መፍታቱን የማያቅበት ደረጃ ደርሷል ወይ አዎ ከተባለ ፈቻ ወርቅ ደረሰም ያቃል እንደው ቁም ነገሮች ሲናገር ነበር ከተባለ ፈቹ አይወርቅ ይወርቃል ነው ምንድነው እሺ ያው ለሶስት ይከፍሉታል አላየህ አለ ተቆጥቶ የሚፈታ ሰው ወደ ሶስት ይከፍሉታል አላየሃል አምሮን ከሳተ ፍቹ አይወርቅም ነው አጅማል ዑለማ ወአላ አነ ሙጠልቀ ሊሱና ፊል መድኹል ቢሃ ወሁወ الذي يطلق امراته في طهر እሺ ቀጥሉ وعن ابن عمر رضي الله تعالى عنهما أنه طلق امرأته وهي حائض في عهد رسول الله صلى الله عليه وسلم فسأل عمر رضي الله تعالى عنه رسول الله صلى الله عليه وسلم عن ذلك فقال مره فليراجعها ثم ليمسكها حتى تطهر ثم تحيض ثم تطهر ثم إن شاء أمسك بعض أو إن شاء طلق قبل أن يمس فتلك العدة التي أمر الله أن تطلق أن تطلق لها النساء متفق عليه وفي رواية لمسلم مره فليراجع فليراجعها ثم ليطلقها طاهرا أو حاملا وفي رواية أخرى للبخاري وحسنت عليه الطلاق تطليقه وفي رواية لمسلم قال ابن عمر أما أنت طلقتها واحدة أو اثنتين فإن رسول الله صلى الله عليه وسلم أمرني أن أراجعها ثم أمسكها حتى تحيض حيضة أخرى ثم أمهلها حتى تطهر ثم أطلقها قبل أن أمسها وأما أن طلقتها ثلاثا فقد عصيت ربك فيما أمرك به من طلاق امرأتك وفي رواية أخرى قال عبد الله عبد الله ابن عمر فردها علي ولم يرها شيئا وقال إذا طهرت إذا طهرت فليطلق أو ليمسك طيب أحسنت بارك الله فيك آه، وعن ابن عمر رضي الله عنهما أنه طلق امرأته وهي حائض في عهد رسول الله صلى الله عليه وسلم رزم سلاله يقراه لهدي وعن ابن عمر كعبد الله بن عمر تزجب رضي الله عنهما የሁለቱንም ስራ አላህ ወደላቸው የልጅንም ያባትንም انه عبد الله بن عمر طلق امراته ሚስቱን ፈታ امراته وهي حائض ወራባ ላይ ያለች ፈታት መቼ في عهد رسول الله صلى الله عليه وسلم በነብዩ አለይሂ ሰላቱ ወሰላም ዘመን ጊዜ እሳቸው ባሉበት ሰዓት ማለት ነው እሳቸው ኖሮ አልኖሩ ምን ዋጋ አለው እንዳትሉ በእሳቸው ጊዜ መሆኑ ትልቅ ጥቅም ነው في عهد رسول الله መሆኑ ለምን ወህዩ መጥቶ ያስተካክላቸዋልና ማለት ነው طيب በፈታበት ሰዓት فسال عمر رسول الله صلى الله عليه وسلم ዑመር ጠየቁ አባትየው የፈታው ልጁ ዑመር ኢብኑ ዑመር ነው ጠያቂው አባትየው ዑመር ናቸው ማንን ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ጠየቁ عن ذلك ስለዚህ አሁን ጦለቀ ምራቱ ወይ ሀይድ ነው ወራባ ላይ ያሉ መፍታት حرام ነው ብያችኋለሁ ይሄ ሰውዬ አሁን ወራባ ላይ ያለን ይፈታል በነብያችን ጊዜ ነበረ አባትየው ሄዱና ለረሱል አለይሂ ሰላም ነገሯቸው ጉዳዩን ልጄ አብዱላህ ኢብኑ ዑመር ሚስቱን ፈታት ወራባ ላይ ያለች ምን ይሻላል ይሄን ጥያቄ የሚጠይቁ ብዙ ብዙ ሴቶች አሉ طيب فقال مره فليراجعها እዘዘውና ይመልሳት እዘዘውና فليراجعها ይታረቃት ማለት ነው ራጃቱኪ ይበላት መልሸሻለሁ ይበላት ከዚያስ አይገናኘት ያወራ ባላይናት ثم ليمسكها የያዛት በሚስትነት ማለት ነው እስከመቼ hatta ተጥሁረ እስከምትጸዳ ድረሳ hatta ተጥሁረ እስከምትጸዳ ድረሳ ثم تحيض ከዚያም ጸርታ የወራባ እስከምታይ ድረስ ልብ በሉ መጀመሪያ ወራባ ላይ ናት ይመልሳታሉ ከዛሳ የያዛት እስከመቼ የፈታባት የወር አበባ እስከሚያበቃ ማለት ነው እና እስከምጸዳ ከጸዳ በኋላስ አሁንም ይጠብቅ ثم تحيض ሁለተኛ ከፈታባት ሌላ የሆነ ማለት ነው ከዚያስ ثم تطهر እስከምጸዳ ድረሳ ከዚያ ثم ان شاء امسك بعد ሁለተኛ ወር አባይታ ከጸዳች በኋላ ከፈለገ አምሰከ بعد ማለት ያው የያዛት ነው ይቀጥል ትዳሩም ማለት ነው አይ የፈታሁበት ምክንያት አሁንም አለ እቺን ሴትዮ ይዤ መቀጠል አልፈልግም ካለ ደግሞ ወኢንሻ ጠለቀ ከፈለገ ሚፍታት ባይሆን ቀብላ እየመሰ ነው ሳይነካት ነው የሚፈታት ሳይነካት በነገራችን ላይ ያው ትዳር ላይ ያላችሁ ሰዎች ታውቁታላችሁ ሚስቱ ራባ ላይ ቆይታ በምጸዳበት ሰዓት አንደኛው ራባ ላይ አይፍታ የተባለው የመታረቅ እድል የለውም ያው ራባ ላይ እንደራቃ ተርቋት የሚቀረው ሁለተኛ ከወራባ ከጸዳች በኋላ እስከዛ ስም ዝም ስለቆየ የመፍለግ ነገር ይመጣልና ነው ስለዚህ ምን አሉ ያ የተፈታችበት ወራባ ተጨርስ ትጽዳ ወራባ ከዛም ትጽዳ ከዛ በኋላ ከፈለገ ይቀጥል የያዛት ካልፈለገ ሳይገናኝ ይልቀቃት فتلك العده ادامات ይችናት التي ያቺ امر الله الله ያዘዛት አንተ طلق لها النساء በዚህ አይነት መልኩ ሴቶች መፈታት አለባቸው ብሎ አላህ ያዘዛት ፍች አሁን የነገርኳችሁ ነጭ አሉ አሁን የነገርኳችሁ አፈታት ነች እንጂ ወራባ ላይ እያለች መፍታት حرام ነው ከወራባ ጸርታ ንጹህ በሆነችበት ሰዓት ግን ተገናይቷት ከዛ በኋላ ወራባ ይምጣ አይታወቅም ልክ ተደፈረ ሴት ታርግዛ ታርግዝም የምታውቀው ነገር የላትም ከዛ ቆይታ ወራባ ከመጣና ካልመጣ የምታውቀው ያ እንደዛ እንዳይሆን ከወራባው እንደጸዳች ሳይገናኘት ይፍታት ነው ይሄን ነው ሸሪዓ ያዘዘው አሁን ብዙዎቹ ንጹህ ከሆነች መፍታት ምን ችግር የለም ብሎ የሚያስቡት ንጹህነት ብቻ አይደለም አለመገናኘትም አለበት ከወራባው በኋላ ቡን عليه ቡኻሪና ሙስሊም ዘግበውታል ነው وفي روايه لمسلمين በሌላ ዘገባ ኢማም ሙስሊም በዘገቡት ዘገባ ሙርሁ فليراجعها እዘዘው ይመልሳት አሉና ከዚያ ثم ليطلقها طاهرا ከጸዳች በኋላ ይፍታት ንጹህና አው ሐሚለን ወይም አርግዛ ነው መቼም ከወጣ አንዱ ነው ወይም አርግዛ በርግዝነት ጊዜ መፍታት ይቻላል አው ጧሂረን ማለት ንጹህና ማለት ነው ምንም ነገር የሌላት ከወራባም የጸዳች ወይም ደግሞ ነፍሰ ጡር ሆና ገብቷችኋል ይሄ እንዳይረቃችሁ ጧሂረን ማለት ከወራባ ጸርታ ሳይገናኛት ንጹህ ሆና ዝም ብላ ማለት ነው ወይም ደግሞ አርግዛለች እንዲያረገዘች መፍታት ይችላል ማርገዟ ከታወቀ ይፍታት ችግር የለውም طيب وفي روايه اخرى በሌላ ዘገባ ደግሞ للبخاري امام البخاري በዘገቡት وحسبت تطليقاتن ይላል የአብዱ الله ابن عمر በወራባ ጊዜ የፈታት ፍች አሁን ይመልሳል ብሎ አስመልሰዋታል ያ ፍች ግን እንደ ፍች ይቆጠራል አይቆጠርም ካላችሁ وحسبت ታስባለች ታጥልቀት እንደ አንድ ፍች ለምሳሌ አገባና አንድ ሴት በወራባ ፈታት ሐራም ነው ሲባል እንግዲያስ ረጃቱ ብዬሻለሁ አላት ከዛ ደግሞ ከጸዳች በኋላ ደግሞ ወራባይታ ከጸዳች በኋላ ደሞ ፈታት አሁን አንድ ነው የሚለው ወይስ ሁለት ፍች ሆነ ሁለት ፍች ሆነ አህሰንት ሁለት ፍች ሆነ ከዛ በኋላ ደግሞ ከመለሳትና ደግሞ ከፈታት ሶስቱን ጨርሰን እንላለን ያቺ የመጀመሪያ ወራባ ላይ ያለች የፈታት ፍች ወሁሲበት ነው የቡኻሪ ዘገባ ታስባለች ተጥልቀተን እንዳንድ ፍች ሚስቱን የመማለስ እድል የሚኖረው ከዛ በኋላ ሁለት ነው እንጂ ሶስት ሊኖረው አይችልም ማለት ነው وفي روايه لمسلمين بلا ዘገባ ኢማም ሙስሊም በዘገቡት قال ابن عمر عبد الله بن عمر አለ እዚህ ጋር ይከብዳችኋል ያው ሐዲሱን ቆርጦ ስላመጣው ነው አማ አንተ ጠለቅተሃ ዋሂደተን አንተማ አንድ ነው ፈተሃት። ወይም አውስነቴ ወይም ሁለቴን የፈታሃት አንድ የፈታ ሁለት የፈታ ሰው ረጃቱ የማለት እድላለው ችግር የለው ወራ ባለ ያለች አንደኛውን ፍች ፈታት የመመለስ እድላለው ሁለተኛውን ፈታት የመመለስ እድል ሶስተኛው ከሆነሳ አይችልም ግልጽ ነው ስለዚህ ሲያና የሆነን ሰው ሲያናገሩት ነው እንግዲህ አንተማ አንድ ፍች ነው የፈታው ወይ ሁለት ፍች ነው የፈታው ፍቹ ረጃይ ስለሆነ አዎ ትመልሳለህ ለምን ፈኢነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አመረኒ አዘውኛል አንኡራጃ እንዲመልሳት እኔን አዘውኛል በወራባ ጊዜ ፈትቻት እንደዚህ እንዳንተው አንድ ፍች ሁለት ፍች ሆኖ ከዛስ ثم امهلها እንዲያቆያት ያንቺ ክታቡ ኡምሲካ ብሏል ችግር የለውም ثم امهلها ላዘገያት ማለት ነው ثم امسك ማለት ሊይዛት ማለት ነው ያው ነው ዝሮ ዝሮ حتى تحيض حيضه اخرى ሌላ ወራባ እስከምታይ ላቆያት ልይዛት ثم امهلها ከዛም ላዘገያት حتى تطهر እስከምትጸዳ ድረሳ ثم اطلقها ከዛም ልፈታት ቀብለ አን አመሰሃ ሳልገናኛት ወራባ ላይ ፈትቻት እንዲመልሳትና ወራባው እንዲጨርስ ከዛ እንዲጸዳ ከዛ ደግሞ ወራባ እስከሚመጣ ልጠብቅ ከዛ ደግሞ ስትጸዳ ሳልገናኛት እንዲፈታት ወይም እንዲዛት ነው ያዘዙኝ ወአማ አንተ አሉ ለሌላ ሰውዬው ደግሞ ይሄን የሚለው አንተኛውማ አሉ ጠለቅተህ ሰላሰን ሶስቱን የፈታው አንተ ወራባ ላይ ቢሆን ሶስቱን የፈታው ሶስቱን መፍታቱ ወንጀል ነው ፈቀድ አሶ የተረበከ ጌታህን አምጽሃል ወንጀልሃል ፊማ አመረከ ቢሂ በዛ ባዘዘ ነገር አጥላቁ መረታ ነው ቁርአን ያዘዘው ያንን ነቅፈ ሶስቱን ፈታሃታል ፊማ አመረከ ቢሂ ባዘዘ ምን ጠላቂ ምራት ግን ሚስትን በመፍታት ባዘዘህ ነገር ላይ ነቅፈህ ወንጀልሃል ወንጀለኛ ነህ ስለዚህ ልትመልሳት ማትችልም ያ ወንጀለኛ ሆነህ ቀረህ ነው ግን ሶስቱም ባይሆን ኑሮ ከወንጀላት የምለስ እድሉ ነበረ አሁንም ቢሆን ወንዶች ሚስቶቻቸውን ወራብ አበባ ላይ የሚፈቱ ወንዶች ምንድነው የሚሆነው ረጀት ማት አለባቸው ሶስቱን ካልጨረሱ ሶስቱን ከጨረሱ ጨርሰዋል የመልስ እድል ማወንጀለኛ ናቸው طيب وفي روايه اخرى بلنا زغبا قال عبد الله بن عمر عبد الله بن عمر አሉ فردها علي ነብያችን መልስ ብለው አስመልሰውኛል ወለም يرها شيئا የሚል ነገር አለ ወለም يرها شيئا ማ ቅድም ወሁሲበት ብሏል ወሁሲበት ተጥሊቀተን ብሎናል ቅድም ታስባለች አሁን ደግሞ እዚህ ጋር ፈረድህ አለየ እንዲመልስ አደረጉኛልና ወለም يرها شيئا ከምንም አልቆጠሯትም አለ እንደሱ አስተሳሰብ ከምንም አልቆጠሯትም አለዛ ታስባለች ወይም ደግሞ ወለም يرها شيئا ማለት ወራባ ላይ መፍታቴ እንደ ወንጀል አልታየብኝም ስለመለስኳት ማለት ነው በዛም ፈስረዋለን እንጂ እንደፈችማ ታስባለች وقال اذا طهرت በጸዳች ጊዜ فليطلق ይፍታ አው ሊዩምሲክ ወይም ሚስቱን ያዝ ብለው ነብዩ አለይሂ ሰላቱ ወሰላም አዘዋል እንጂ በሰዓቱ መልሳት ብለው አስመልሰውኛል ነው የሚለው ያው የከበዳችሁ ጋር ትጠይቃላችሁ እዚህ ጋር ኢንሻአላህ ከሌለ እንቀጥል ወደፊት ቀጥሉ وعن ابن عباس وعن ابن عباس رضي الله عنهما قال كان الطلاق على عهد رسول الله صلى الله عليه وسلم وأبي بكر وسنتين من خلافة عمر طلاق ثلاثة واحدة فقال عمر بن الخطاب إن الناس قد استعجلوا في أمر كانت لهم فيه وأنات وأنات فلو أمضيناه عليهم فأمضاه عليهم رواه المس رواه مسلم طيب احسنت وعن ابن عباس رضي الله عنهما كعبد الله بن عباس የሳቸውን ያባታቸውን ሰለላሁ ዐለይሂ قال አሉ كان الطلاق على عهد رسول الله صلى الله عليه وسلم طلاق ፍች በነብያችን ጊዜ على عهد رسول الله بنبياችን ጊዜ وابي بكر በአቡበክር ግዛት አቡበክር ሁለት አመት ከስድስት ወር አካባቢ አሳልፈዋል በخلافነት وسنتين ሁለት አመት من خلافه عمر عمر ከያዙ ስልጣን ማን ዑመር ወደ 10 አካባቢ ገዝተዋል ወደ 10 አመት አካባቢ ከዛ ሁለት አመት እያለ ነው ወደ 8 አመት ግን ከዛ በኋላ ይለያል ማለት ነው ከዑመር ሁለት አመት ያወከን በአጠቃላይ በነብያችን ጊዜ ፍች የሚባለው ነገር ጦላቁ ሰላሲ ዋሂደቱን ነበረች ካነ ጦላቁ ሰላሱ ዋሂዳ እንደማ ሶስቱ ፈትቻለሁ ካላንዲ ሰው ስንት ፍች ሊመርቅበት አንድ ፍች ነበረ መቼ በነብያችን ጊዜ በአቡበክር ጊዜ በዑመርም እስከ ሁለት አመት ድረስ ከዛስ በኋላ ከዛ በኋላማ ዑመር ሹራ ተሰበሰቡ ህዝቡ ውይይት ሒዋር فقال عمر عمر አሉ ህዝቡ ተሰበሰቡና ان الناس ሰዎች እንግዲህ ቀድስታ ጀሩ በጣም እየተጣደፉ እየፈጠኑ ይገኛሉ في አምሪን በሆነ ጉዳይ ያ ጉዳይ ካነት ለሁም في አናቱን አናት ማለት መታገስ አለባቸው ነገር ላይ እየፈጠኑ እየቸኮሉ አስቸግረውናል ለዚህ አንድ መፍትሄ ብናደርግ ምን ይመስላችኋል አሉና ዑመር ሐሳብ አቀረቡ ለዛም ሐሳብ መፍትሄ ብለ ያስቀምጡ ነገር አስቀምጠዋል ምን አሉ ፈለው አምዶይና عليه ስምርቆ እንበለው አሉ ደግሞ የመመለስ ድል የሌለው ፈለው አምዶይናው ብናጸድቀው ምን ይመስላችኋል አለህም በነዛ ሶስቱም በብለው በሚፈቱ ባሎች ላይ ሶስቱም ወርቆባቸዋል ብለን ብናጸድቅባቸው ምን ይመስላችኋል ሲሉ ሁሉም ተስማሙ ሱሐቦች ኢጅማዕ فامضاه عليهم خلاص ከዚህ በኋላ ሁክምን ፈትዋ የሚሰጠው እንግዲህ ሶስቱን ያለ ወንድ ሶስቱን ይወርቅበታል ነው የምንለው አሉ ተስማሙ በዛው ቀጠለ ዑመር ዑስማን አሊ አራቱ መዛቦች ከዛ በኋላ በዚህ ሄዱስ በዑመር አቋም ላይ ስለዚህ አሁን ኡስታዝ ብሎ አፍሪካ ቲቪ ፈትዋ ይመጣል አንዱ አንዱ ሶስቱን ካክ ሶስቱ ሙልቁብሃል ይለዋል ደግሞ አንዳንዱ ይችኛውን ሀዲስ ያየ በነብያችን ጊዜ የነበረችን ያየ ሰው አይ አንዴ ከሆነ ሶስቱን ያልከው አንድ ነው የሚወርቅብህ ይለዋል ፈትዋ ይሰጡታል ዑለሞች ለምን ይለያያሉ ከሌ ትክክል ነው ከሌ አይደለም ማለት አንችልም በነብያችን ጊዜ በአቡበክር ጊዜ በዑመርም ሁለት ዓመት ድረስ የነበረው አንድ ፍች ነው የሚሆነው ሶስቱን ካለ አንድ ነው የሚሆነው ግን የዑመር ህክማውን ስናየው የነብያችን ፈትዋ ቀይረው ወደዚህ ያመጡበት ራስን የቻለ ህክማ አለ አንድ ወንዱ በጣም ስላስቸገረ ነው የኛም ቢያውማ ተውት በቀን ስንት ይፈታል ከዛም በላይ መቀጫ ቢኖር ያስቀምጣል ብዬ ማስበው የማስበው ስለዚህ ብናዘርገው ይመስላችኋል አሉ አንደኛ ሱሐባው ኢጅማ አደረገ የነብያችን አስተምሮ የማይነቅፍ ነገር ነው እሳቸው ጊዜ የነበረው ማሻአላህ ነው አሁን ግን ይገባል ግን ተስማምተዋል አንድ ሁለተኛ አለይኩም ቢሱነቲ ወሱነት الخلفاء ራሺዲን ብሎ ራሳቸው ተናግረዋል ደግሞ እኛ ምንናል የخلفاء ራሺዲን ሱና የሚያዙ ብለውናል የጁሙአ ሁለተኛው አዛን የዑስማን ነው የዚህ የፍች ሶስቱም ካለ ሶስቱ ይወርቅበታል የሚል ዑመር ነው ስለዚህ ምንም ልጅ የለውምና በዚህ ፈትዋ መስጠቱ አራቱም አይማዎች በዛው ስለሄዱበት جمهور العلماء በዚህ ነው በቃ የዑመርን ሐሳብ ደግፎ ማለት ነው ስለዚህ አንዳንድ ዑለማዎች ላይ ይስተዋቸው ያለማወቅ እንዳይመሳሽ ያውቁታል መሳላውን ግን ሆነም በነብያችን ጊዜ ያለው እያለ እኛ ወደዛ እንሄድም ብለው ዑመርን ጥለው የሚሄዱ አሉ እንግዲህ ከመሰላቸው አንቃወምም ሰው በገባው ነው ፈቷ የሚሰጠው ሁለቱም ስለሚያስከር ይሄ ቦታ ስለሆነ ነሱ እንዳለ ሆኖ ኢጅቲሃድም ያው የዑመር ነፍስ ስለሆነ በሁለቱም ፈቷ ሊሰጥ ይችላል እኔ ግን ደስ የሚለኝ የጅምሁር ምን ነው ለምን ሶስቱን ካለ ሶስት ሙርቅብሃል የሚለውን እነሱ ነው በዛ መሄድ ነው የነብያችንም አይነቅፍም እኮ መቀጫ ሰጠነው እንጂ ሰውየውን ፍቹ አልወደቀም አላልነው ደግሞ የመታረቅ ድልልህ ማለት ያው እንደ ሁክም ነው የሚሆነው እንደ እንደ ማህከማ ፍርድ ነው የሚሆነው መቀጫ ሰጥቶ ነው የሚፈርደው ማለት ነው እንጂ የነብያችንን እሳቸው ይወርቃል ብለው አይወርቅም ብንል ኑሮ አይቻልም ነበር ይወርቃል ያሉትን ፍች አይወርቅም ብንል አይወርቅም ያሉትን ይወርቃል ብንል ኑሮ ይሄ ሙኻለፋ ነው አይቻልም فليحذر الذين يخالفون عن امره ነው የሚሆነው እዚህ ጊዜ እንደዛ አይደለም አሁን ሶስቱን ከፈታት የመታረቅ ድል የለህም ብሎ መከልከል የነብያችን አስተምሮትም አይቃረንምና በዛው ላይ አጽንተውታል እኛም በዛው ነው የምናጸናው ታገስ ለሶስቱን አትቸኩሉ ሴቶችም ለሶስቱ የሚያደርስ ንዴት ውስጥ አታስገቧቸው እንላለን ወንዶችም ወንዶችም የምትወዷቸው ሚስቶቻችሁን በተለይ አስባችሁ ፍቱ ነው የምንለው ቀጥሉ وعن محمود وعن, وعن, وعن محمود بن لبيد لبيد قال أخبر رسول الله صلى الله عليه وسلم أن رجل طلق امرأته ثلاثة طليقة جميعا فقام غضبان ثم قال أيلعب بكتاب الله وأنا بين أظهركم حتى قام رجل فقال يا رسول الله, يا رسول الله ألا أقتله رواه النسائي ورو ورواته موثق موثقون موثق طيب وعن محمود بن لبيد رضي الله عنه قال أخبر رسول الله صلى الله عليه وسلم عن رجل أخبر رسول الله عن رجل طلق امرأته ثلاث تطليقات جميعا فقام غضبان ثم قال أيلعب بكتاب الله وأنا بين أظن حتى قام الرجل فقال حتى قام رجل فقال يا رسول الله على أقتله رواه النسائي ورواته موثقون طيب محمود بن لبير ነው اخبر رسول الله ነው የሚለው ነብያችን ተነገራቸው ስለምን አረጁልን ስለሆነ ሰውዬ ጠለቀ ምራአተው ሚስቱን ስለፈታ ሰውዬ አፈታቱ እንዴት ነበር ሰላሳ ተጥሊቃትን ጀሚዓን ሶስቱን ፍቻ እንዴ ሶስቱም ይሻለሁ ብሎ ጀሚዓን አንድ ላይ ጠቅሎ ማለት ነው መህር ከተተባ እንደው ማለት ነው فقام غضبان ነብያችን ቆሙ ስለሰው ሲነገራቸው فقام غضبان ቁጥት ብለው ተቆጥተው ቆሙ ثم قال ከዚያም አሉ አዩልዓቡ ቢኪታቢላህ በአላህ ኪታብ መጫወት ተጀመረ እንዴ አይሉ ኪታብ ለማት በአላህ ቁርአን ይጫወታሉ ሰዎች وانا بين اظهركم ወይም ትጫወታላችሁን ሆነ ማለት ነው وانا بين اظهركم እኔ ያለሁኝ በመሐከላችሁ ይያለሁ ሳልሞት ማለት ነው ክንድን ተራስ እንደሚለው እኔ በመሐከላችሁ ይያለሁ በህይወት ይያለሁ በቁራን መጫወት ጀምራችሁ እኔማ ስሞት እንግዲህ አለቀለት እንደ ማለት ነው በጣም ተቆጡ hatta قام رجل የሆነ ሰው እስከሚቆም እስከሚነሳ ቁጣቸው ሲጠነክር አንዱ ሱሐቢ ጀግና ብድግ አለ فقال يا رسول الله አላቸው ይሄን ያህል የሚያናድድ ስራ ከሰራ ለምን አንገቱን ቀልቼ ለምን አልጥልልሁም አላቸው ሶስት ነው የፈታው ሰውዬ አላ አቅቱሉሁ ለምን አልገለውም አላቸው እንደው መዳለ ጀግና ነው መሰለኝ ያው እሳቸው አልፈቀዱም የሚያስገድድ አይደለም ግን ወንጀሉ ክልክልነቱ ከባድ ክልክል ነው رواه النسائي ወርዋቱ ወሰቁማ ታማኞች ናቸው ዘጋቢዎቹ የማይዋሹ እውነተኛ ሰዎች ናቸው ተብሎ ተነግሮላቸዋል ነው የሚሉት ሐዲስ ሐዲሱ صحيح ነው ابن كثير اسناده جيد ብለውታል ፈቱል ባሪም በማለት ፈቱል ባሪ ላይ ጃልሁ ሰዓት በሚል ገልጸዋል طيب በጥቅሉ አዩል አብዋሉ እንደው ጨዋታ ሲጀመረ ይጫወቱበታል እንደ በኪታብ አላህ ቁርአን ዋና በእና ظهركم ዋና في وسطكم በመሐከላችሁ እያለሁኝ ሊሆን አይችልም በጭራሽ እኔ በህይወት እያለሁ በቁርአን ማትጫወቱም እንደማለት ነው ዋና ማዝልቱ ማዕኩም ሐየን ይሄ እንደ በህይወት እያለሁ እናንተ ጋር ይሄ ነገር ሊሆን አይገባም በማለት ተናገሩ በጣም ተቆጡ እና ገድዬ ለምን አገላግለውም እስከሚላቸው ድረስ ማለት ነው በጥቅሉ ሶስቱን አንዴ መፍታቱ حرام ነው حرام ነው በነቢያችን ጊዜ በጣም ተቆጣው አያችሁ አይደል ዑመር ሀዳ ሶስት የሚወርቅባችኋል ቢሉ ምን ችግር አለ አብዱከሪም ጽሁፉን አይቻለሁኝ ተቃርኖ ለምን አይሆንም የሚል ነገር አይቻለሁ ተቃርኖ አይሆንም ያልኩበት አይፈታም ያለውን ይፈታል የሚል ሲሆን ተቃርኖ የሚባለው አሁን እኮ እሳቸውም ይወርቃል ብለዋል ዑመርም ይወርቃል እኮ ያሉት ግን መልሽ ታረቃታለሁ ብትል አንፈቅድልህም ነው አንፈቅድልህም በቃ ሶስት ፈታታ አይቻልም ይሄ እንደ ቅጣት ነው እንጂ የሰጡት የነብያችንም ሁክም ይወርቃል ነው አሁን ይወርቃል ነው ባይሆን የሚወርቀው አንድ ፍች ነው ሶስት ፍች ነው ነው ኮጅ ችግሩ ያም ለህማ ነው ወርቋል ፍቹ እንደ ዑመር ሶስት ይወርቃል እያሉ ነው የነብያችን በእሳቸው ጊዜ የነበረውን ያለን እንጂ እሳቸውም ደግሞ ብቻ አይደለም ሶስቱም ብሎ ፈቶ እንዳንድ ፍች ይታሰባል ይታሰባል ከዛ በኋላ ሊታረቃ ከፈለገ የመታረቅ እድል ነበረው ፍችነቱ ላይ ነው አልተቃረነ የሚያልኩት እንጂ መመለሱ ላይ ልዩነት አለ በጣም ስለዚህ ካልመለስካት ሚስትን ተብሎ የሚመጣ ወንጀል የለ ወንጀል የሚያስከትል ሲሆን ተቃርኖ ምን በጣም አንድ የፈታተ በቃ ትቅርብህ ማለት ችግር የለው ሶስቱ መፍታትም ይሄው حرام ነው እያለን ነው ስለዚህ ሁለቱን ሰብስበን ለመሄድ ሶስቱን አትፍቱ حرام ነው ወራባ ላይ አትፍቱ ተንጹህ ሆና ተገናኝታችሁ አትፍቱ ነፍሰ ጡር ሆና መፍታት ይቻላል አለማርገዟ ተረጋግጦ ሳይገናኘት መፍታትም ይቻላል ነው